أن في كل أربعين فصاعدا جمعة ندوة السنة عارف አለ እንትን አለ ቆልቆል ሸዋሂድ አለ ቆልቆል መጥፎ የሚያደርግ عن جابر رضي الله تعالى عنه قال مدوة السنة ሱና አልፋለች ጸንታለች ጸድቃለች አለ ጸድቃለች። መዶቴ ሱና ሱናው ጸድቋል፣ ጸንቷል። አነፊ ኩል 40 40 ሰዎች በሆኑበት አካባቢ ፈሷዒደን እና ከአርባ በላይ ከሆኑ ጁሙአ ጁሙአ ይወጅብባቸዋል የሚለው ሱና ጸድቋል አለ ሩዋሁ ዳረ ቁጥንዩ ቢእስናድን ضعيفን ሰነዱ ግን በጣም ضعيف ነው። ይህን እንደላ አድርገዋል እነ ኢማሙ ሻፊዒና እነ ኢማሙ አህመድ ከአርባ በላይ መሆን አለበት ጁሙአ ለመውጀብ ብለዋል። ማና ማን? ኢማሙ ሻፊዒና ኢማሙ አህመድ ይህንን ዋጅብ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም መዲና ላይ አርባ ሰዎችን ከአርባ በላይ ያለን አሰግደዋል የሚል ተናግረዋል እና መዶቲት ሱና ሱናው ጸንቷል ጸድቋል ጸንቷል አነፊ አርበዒነ ፈሳኢደን አርባና ከአርባ በላይ በሆኑ ሰዎች ላይ ጁሙዓ ጁሙዓ አለባቸው ከአርባ በታች ከሆኑ ግን አይቻልም የለም ጁሙዓ ዞር ነው መስገድ አለባቸው የሚለውን እነ ኢማሙ ሻፍዒና እነ ኢማሙ አህመድ ተናግረዋል እነ ኢማሙ አህመድ ተናግረዋል ማሊኪ ደግሞ ሌላ ያሉት ነገር አለ። ማሊክ ማሊክ 12 የሚለውን ሐዲስ ነው ወሰዱ። ከኋላ ቀርተናል አይደል? 12 ሰዎች ነብዩ አለይሂ ሰላቱ ወሰለም ኹጥባ እየፈጠቡ እያለ ፈጃአት ዒሩ ሚነሳ የንግድ ግመሎች ሲመጡ ምን ሆነ? እንፈዱ እልተፈቱ إليها ትተው ሄዱ። ማበቂ ማዓን ሰለላሁ ዐለይሂ ወሰለም ኢላ 12 ረጁለን 12 ሰው ብቻ ነበር የቀረው። በ12 ሰው ነው ነብዩ ጁሙዓቸውን ያጠናቀቁት። ስለዚህ ይሄ ደግሞ ሶሒህ ሐዲስ ነው። ሶሒህ ነው። አስራ ሁለት መሆን አለበት አሉ። ማን? ማሊክ። እሺ የማሊክን እንቀበልና የኢማሙ አህመድንና የኢማሙ ሻፊዒን ውድቅ እናደርገዋለን። በዚህ መጀመሪያ ማለት ነው። መጀመሪያ ደሊል አይሆንም። የማሊክ ራሱ ትክክለኛ ደሊል አይደለም መጀመሪያ ወላኪን የኢማሙ አህመድንና የኢማሙ ሻፊዒን እናፈርስበታለን። ይሄ ሐዲስ ضعيف ነው። አንድ ተከተል። ይሄ ሐዲስ ከመጀመሪያው ضعيف ነው። ማን አለበት? ሚን ሪዋየቲ አብዱል አዚዝ እብኑ አብዱራህማን እብኑ ራጅህ የሚባል ሰውዬ አለበት። عبد العزيز ابن عبد الرحمن ابن راجه يبال سويا لبس امام احمد هن سويا من بلوان اضرب على احاديثه حديث الورور في الزهن سويا حديث بلوان ان داس سمو الزهن سويا حديث فانها كذب يشتنا ميورا او موضوع ويزندلو يا مكان مشمر تامورين يا سلام الله توب بهذا والله ده فيديو ايه لا ينجز حاتم عشو يلم اكو والله لدين جينل ينجز هذا انتو تطبقونا يا مصر عبد العزيز من عبد الرحمن سمو امرم እኞሽ እኞሽ አይመስልም እኮ አይ እሱን አይደለም عبد العزيز بن عبد الرحمن وقد قال فيه إمام أحمد اضرب على أحاديثه فإنها كذب أو مضاع وقال النسائي ليس بثقة ثقة አይደለም ብለዋል ዳረ ቁጥኒ منكر الحديث ሐዲሱ በጣም ውድቅ ነው ብለዋል منكر الحديث وقال ابن حبان لا يجوز أن يحتج به በዚህ ሰውዬ ይሄ ሰውዬ የተቀላቀለበት ሐዲስ ለሑጃ አይሆንም ብለዋል عبد العزيز بن عبد الرحمن ያለበት ማለት ነው ابن عبد الرحمن ابن راجع لا يجوز أن يحتج به وإذا عرفت هذا علمت أن اشتراط عدد معين للجمعة لمثل هذا الحديث لا يجوز يدل አይሆንም በቃ ሐዲሱ መጀመሪያ ውድቅ ሆነ አለቀ ማለት ነው። በዚህ ራሱ መጀመሪያ ضعيف ነው። እሺ እንደ ሶሒህ ነው ብለን ብን እንበልና ሶሒህ ነው እንበል እንቀበል። ግን ከማን ጋር ይጋጫል? እ አስራ ሁለት ከሚለው ጋር አስራ ሁለት የሚለው ደግሞ የማን ሐዲስ ነበር ያለው? እ ረዋሁ ሙስሊም ነው አይደል? ከሙስሊም ዘገባ ጋር ይጋጫል። ነብዩ በ12 አስገድደዋል። የሙስሊም ሐዲስ ደግሞ አስበጥ ምን ዳረ ቁጥሪ ላይ ካለው ሐዲስ ሙስሊም ላይ ያለ ሐዲስ በጣም አቆሰ ነው። አርባ የሚል ካለ እዛ አስራ የሚል ካለ ነው የምንቀበለው። እንቀበልና የኢማሙ ሻፍዕይና የኢማሙ አህመድን ሁጃ ውድቅ ይደረጋል። ከዛ ደግሞ እነማን ጋር እንመጣለን? ከማን ጋር እንመጣለን? ኢማሙ ማሊክ ኢማሙ ማሊክ 12 ሁለት ብለዋል እንላቸዋለን እንደገና መጀመሪያ የኢማሙ ማሊክ የማንና የማንን ውድቅ ማድረግ ያሆንም አርባ የሚለውን ውድቅ እናደርግበታለን፣ ግን ደሌላ እናደርገው ደሊል አይሆንም። ለምን አነ ሀዘል አደድ እንላቸዋለን። ይህ ቁጥር አስራ ሁለት የሚባለው ቁጥር ሶላት ያጋጣሚ ነው። አስራ አንድም ቢሆን ይቀጥሉ ሊሆን ይችላል። አስርም ቢሆን ሊቀጥል ይችላል። አስራ ሁለት ድንገት ነው የቀረው። ተበተኑ፣ አስራ ሁለት ሰዎች ቀሩ። አይ አስራ ሁለት ከሆናችሁ እንቀጥል ብለዋል ነብዩ አላሉ። ዝም ብሎ ነው አስርም ቢሆን ሊቀጥሉ ይችላሉ። አስራ ሁለት አስራ አንድም ቢሆን ዘጠኝም ቢሆን ስምንትም ቢሆን ሰባትም ቢሆን ስለዚህ አሉ አቡ ሐኒፋ እነ እነ አቡ ሐኒፋ እነ መሐመድ ብኑ ሐሰን ወሳሂቢ አቢ ሐኒፋ እነ አቡ ዩሱፍን ይመስል እነ እብኑ ተይሚያ እነ እብኑ ልቀይምን የመሳሰሉት እነ እብኑ ሐጀር አልአስቀላን ራሱ ደሊል የለም ነው ያሉት። እነዚህ ሁሉ እነ አብዱል በር እነዚህ እነዚህ ሁሉ ስንት ነው ያሉት? ሶስትና ከዛ በላይ ሶስት ሁለት መእሙም አንድ ኢማም ካለ أقل الجمع ይላሉ። እንደውም አቡ ሐኒፋ plural የሚባለው ነገር የሚጀምረው ከሶስት ነው። ስለዚህ plural ከተገኘ ይገኛል ነው ምክንያቱም ጀማዓ ማለት ብዙ ሰዎች ማለት ነው። ብዙ ሰው የሚባለው ደግሞ ከሶስት በላይ ጀምሮ ይጀምራል አሉ። አሷህ የሚያደርጉት ይሄንን ነው። ነብዩ عليه الصلاة والسلام የተናገሩት ነፍሰል ሐዲስ አለ። ሶስት ሰው ካለ ፈሊኡመኩም አሃዱሁም አንዳቸው ይምራ ብለዋል። ይሄ ደግሞ ሐዲስ ነው፣ ነፍስ ነው። ሶስት ሰው ካለ አንዱ ይምራ ነው። ይሄ ለዙሁርም ይሆናል፣ ለአስርም ይሆናል፣ ለጁማዓም ለሁሉም ይሆናል። ስለዚህ ቁጥር የሚባል ነገር እ ቁጥርን በተመለከተ የመጡ ሐዲሶች ضعيف ናቸው ነው ያሉት። ضعيف ናቸው ወይንም ደግሞ ሶሒህ ሆነው 12 የሚለው ሙስሊም ላይ የተዘገበው አይገድብም 12 ብሎ የአጋጣሚ 12 ሰው ቀርቶ ነው። አርባ የሚለው ضعيف ነው። እዚህ እብነ ሐጀር አልአስቀላን የለም ብለዋል። ሁጃ አይሆንም ነው ያሉት። ነው መውቁፍ እኮ መውሱል የሆነ ሌላ ሐዲስ አለ በኋላ وعن سمورة بن جندب رضي الله تعالى عنه أن النبي صلى الله عليه وسلم كان يستغفر للمؤمنين ይህ ሐዲስ ገብታችኋል አሁን የቀረ ነው ቁጥር ብትባሉ ምንድን ነው የምትሉት ራጅሁ የትኛው ነው እንደ ሙሐዲሲን ወይ እንደ ዑለማ እ ሶስት እና ከዛ በላይ አንድ ኸጢብ ካለ መካከል ላይ ሁለት ሰዎች መእሙም ሆነው ጁሙዓ ይቀጥላል ጁሙዓ ይቀጥላል ማን ማን ናቸው ይሄን ያሉት እ እና አቡ ሐኒፋ እነ እብን አልቀይም እነ እብን ተይሚያ እነ እብን ሐጀር እነዚህ እነዚህ ብለዋል። ከሶስት ሰው ጀምሮ ማለት ነው። አርባ ሰው መሆን አለበት ያሉት ማና ማን ናቸው? አህመድና ሻፊዒ። እሺ ማሊክ ምንድን አሉት? አስራ ሁለት የነ ኢማሙ ሻፊዒ ደሊል ደሊል ይሆናል ለምን? ሐዲሱ መጀመሪያ ضعيف ነው። እሺ ሶሂህ ነው ብንል አስራ ሁለት በሚለው ይፈታል። አስራ ሁለትን ካፈረስንበት ደሊል ማድረግ እንችላለን። እሱን አናደርገው። እሺ ወአን ሰሙረተ ብን ጁንዱብ ረዲየላሁ ተዓላ ዐንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም ካን ነብዩ ዐለይሂ ሰላቱ ወሰላም ነበረ የስተግፊሩ ለልሙእሚኒን ለወንድ አማንያንና ወልሙእሚናት ለሴት አማንያን እስትግፋር ይጠይቁላቸው ነበር። ፊኩል ጁሙዓትን በየጁሙዓው እስትግፋር ያደርጉ ዱዓ ያደርጉላቸው ነበር። ረዋሁል በዛል በኢስናድን ለይን በዘብ ባለ ዘገባ ዘግበውታል። ማለት ይሄም ሐዲስ ትንሽ ضعፍ እናለውና ነው ያው ዱዓ ይደረጋል የሙል ጁማ اللهم اغفر للمؤمنين والمؤمنات እየተባለ ዱዓ ይደረጋል ወንጃ جابر ሰሙራ سمرة رضي الله تعالى عنه النبي صلى الله ነብዩ ዐለይሂ ሰላቱ ወሰለም ነበሩ ፊል ኹጥባ በኹጥባቸው ውስጥ የቀረኡ አያት አንቀጾችን ያነቡ ነበር ሚነል ቁርአን ከቁርአን يذكر الناس ሰዎችን ለማስታወስ ቁርአንን ይቀሩ ነበር ኹጥባ ውስጥ አንድ አያ ምን ለምክር ይቀራል ለምሳሌ ሰሃቢይቷ ምን ነበር ያለችው ሱረቱ ቃፍን ከነብዩ አንደበት አፍ ላይ ከነብዩ ምላስ ላይ ነው ያዝኩት የሸመደድኩት ብላናለች። እንደዛ ማለት ነው። እንደዛ ማለት ነው። የቀረኡ አያት አንቀጾችን ያነባሉ። በኹጥባቸው ውስጥ ምን አልቁርአን ከቁርአን ለምን ይዘክሩና ሰዎችን ለማስታወስ ማለት ነው። ሰዎችን ለማስታወስ ርዕሱን በተመለከተ ስለ ሶብር ከሆነ የሚደረገው ሶብርን የተመለከተ የቁርአን አያ ይቀራል። ስለ ዚክረል መውት ከሆነ እንደዚሁ ስለ ቀብር ከሆነ ስለ አህዋለል ቂያማ ከሆነ ያንን የሚጠቁም አያ ይቀራል ማለት ነው። ረዋሁ አቡ ዳውድ ወአስሉሁ ፊ ሙስሊም አስሉ ሙስሊም ላይ ነው። ቃፍን ብዛት ይመጡታል ነብዩ አለይሂ ሰላቱ ወሰላም ኹጥባው ለምን ውስጡ ስለ ሰከረተል መውት አለ፣ ስለ ቂያማ አለ፣ ስለ መቃብር አለ፣ ስለ ሁሉም ነገር በጣም ብዙ ነገር አለበት ውስጡ ላይ ነገር وعن طارق بن شهاب رضي الله تعالى عنه أن رسول الله صلى الله عليه وسلم طارق بن شهاب አህመሲዩን በጀልዩን ኩፍዩን ኩፋዊ ነው ሙኸድረም ነው ሙኸድረን ሙኸድረን ማለት ምንድን ነበር ያልኳችሁ? በነቢዩ ዘመን ኖሮ የዛን ጊዜ አላመነባቸው ነበር። ኋላ ጊዜ አመነ። ሙኸድረን ይባላል። አዎ በነቢዩ ዘመን ነቢዩን አይቷል፣ እስላምን አልተቀበለም። በነ ዑመር ዘመን የተቀበሏል አይደል? ነካብ ብን አሽረፍን ይመስል ሱሐደር የሚባሉት እንደዚህ አይነት ሰዎች ናቸው። ነብዩን አይተው እስላምን አልተቀበሉም። በዛን ሰዓት በነብዩ ዘመን ሆኖ ነብዩን አልተቀበሉ ነበር። ከኋላ በነ አቡበክር ዘመን ወይንም ደግሞ በነ ዑመር ዘመን ከተቀበሉ እስላምን ሙሐደረሞች ብሏቸዋል። ወለመስማዕ ምን ገዛ ፊ ኺላፈቲ አሸይኸይን በአቡበክርና በዑመር ዘመን ማለት ነው። አንጣሪቅ ኢብን ሻሃብ ረዲየላሁ ተዓላ አንሁ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላክተኛ እንዲህ ብለዋል አልጁሙዓቱ ጁሙዓ ሐቁን ዋጅብ ዋጅብ ነው። አላኩል ሐቁን ተገቢና ዋጅቡን ግዳጅ ነው። አላኩል ሙስሊም በወንድ ሙስሊም ላይ ፊ ጀማዓትን በጀማዓ መስገዱ ዋጅብ ነው። ኢላ አላ አርባዓ በአራት አካላት ላይ ሲቀር መምሉኩን ባሪያ ሲቀር አይወጅብበትም በጌታው ስራ ስለሚጠመቅ ወምርአቱን ሴትን ይመስል አይወጅብባትም። እሷም ብዛት እንትን የለምና አይወጅብባትም። ቤቷ መስገድ ዙሁር መስገድ ይችላል። ወሶበዩን ህፃንን ልጅ መስል ይህም መጀመሪያ ፈርድ የለበትም አይወጅበትም። ወመሪብን በሽተኛም ዑዝር አለው ዑዝር አለው። ባሪያ ላይ ትንሽ አጥዋል አለ መውጣት አለበት። የአላህ ሀቅ ባሪያ የማይወጣው ጎረምሳ ሊሆን ይችላል። ለምንድን ነው የማይወጣው ሲባል ለአነሁ ለአነሁ ቃኢሙን አላ ሀቅ ሰይዴ በሰይዱ መብት ላይ የሰይዱን ሀቅ ለማክበር ብሎ ነው። አሐቁ አሐቁ حق الله أحق አይቀደም የአላህ ሐቅ ደግሞ መቀደም አለበት። ስለዚህ ጁሙአን መስገድ አለበት የሚሉ ሰዎች አሉ። ዙር አይሰጠውም የሚሉ አሉ። ለማንኛውም አጂር እዚህ ውስጥ አይገባም። ቅጥረኛ ማለት ህንፃ ስራ የተቀጠለ ሰው ወይም ሆነ construction ውስጥ የገባ ሰው እኔ አይፈቅዱልኝም ምናምን ብሎ ነገር አይሰራም ይህም አይሆንም ይላሉ። አጂር ከሆነ ማለት ነው። ደመወዝተኛ ተከሳይ ከሆነ ጁማ ይወጅብበታል። ማስፈቀድ መናገር አለበት። አለበለዚያ አይደራደር። ጁማ የማይፈቀድ ከሆነ ሌላ ስራ አይፈልግም። ስራ አለ እ መሄድ አይችልም። መሄድ ካልቻለ አይችልም። መሄድ ካልቻለ ወመረዱ ላይ ርጃ ቡሩኡ የማይድን በሽታ ማለት እርጅና ነው። በሽታ ነው እሱም ራሱ እግር እኮ ነው። ረዋሁ አቡ ዳውድ ዑምራቱ ቀለፈ ነው ወቃል ለም የስመዕ ጣሪቁን ጣሪቅ ምን ነቢ ሰለላሁ ዐለይሂ ወሰለም አልሰማም አخرجه الحاكم من رواية طارق المذكور عن أبي موسى ተዘግቧል ችግር የለም ይሄ ላይ ተገና ማለት ወለሁ ሸዋሂድ ሸዋሂዶች አሉ አቤት ምን ወስድ محاضرة من آه آه سلام محاضرة ይቻላል ከኋላ ራሱ አቡ ቡርዳ ብሎ ረዲየላሁ عنه ስላለ እኮ ረዲየላሁ عنه ችግር የለም ግን ሙሐደረም ነው ሙሐደረም ነው ሙጥለቅ ሌሎቹ ሰሃቢዎች ጋር እንደነ አቡበክር እንደነ ዑመር አድርጋ ታይም ነብዩን አይቷል። የአይነት እንትን ማዕረግ የለውም። ሙሐደረም ነው ለየት ያደርጓቸዋል ለነብዩ وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ليس على مسافر جمعة ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ለይሰ የለም አላ ሙሳፊር በመንገደኛ ላይ ጁሙዓ ጁሙዓ የለበትም። ሙሳፊር ማለት ድሃ ማለት አይደለም። በመንገደኛ ላይ ምን የለበትም? ጁሙዓ የለበትም። ረዋሁ ጠበራኒ ሸይኹ ጠበራኒ ዘግበውታል። በኢስናድን ደዒፍን ሰነዱ ደዒፍ በሆነ መልኩ ዘግበውታል። ወላኪን ለሁ ሸዋሂዱ ተቀዊ የሚያጠናክሩት ሌሎች ሰነዶች አሉ ይላሉ ሸይኹ አልባኒ ሰሂህ ይሆናል ብለዋል። ሌሎች ሰነዶች አሉ፣ በሌላ ሰነድ ተዘግቧል። እነዛ ሰነዶች ተረዳተው ወደ ቀውይነት ደረጃ ይመጣል። ጠንካራ ሐዲስ ነው። በሙሳፊር ላይ ጁሙዓ የለበትም፣ አይወጅብበትም ከሰገደ ማሻአላህ አጋጥሞ ከሰገደ ይስገድ፣ አለበለዚያ ግን አይወጅብበትም ከመኪና ወርደ ሂድና ስገድ አይባልም። እ አስሩን አምጥተህ نعم نعم አስሩን ወደ ዙሁር ማምጣት ማለት አስሩን ወደ ጁሙአ ማምጣት ይቻላል፣ ችግር የለም። አስሩን አምጥተው ልትረካት ይላታል። የት አታ መኪና ላይ ስለሆንክ ብቻ አይደለም፣ ሙሳፊር ከሆንክ ነጋዴ ሆነ ሆቴል ይዘህ ተቀምጠህ ከሆነ አይወጅብም ጁሙአን ነው ብትሄድ ማሻአላ ግን አይወጅብም፣ ዋጅብ አይደለም። እዛው አረፍክበት ቦታ ትሰግዳለህ ዙሁር ወይ ሁለት ረካዓን ትሰግዳለህ ማለት ነው ዙሁር ዙሩ ጥረቃ ሰፈርክበት ወይንም አያስክበት ሆቴል ተግባባን እ እ ለቅራት የወጡ እ አይ እስከሚመለሱ ድረስ ሙሳፊሮች ምን ቀስር ምናምን እዛ ቅራት ቦታቸው እስከሚደርሱ እስከሚላላ እንደነ ኡሰይሚን ከሆነ ግን ይችላል ችግር የለም። ዛሬ ነገ ምን ብሎ ነገር የለም፣ ሐዲስም ሰሒህ የለም። ባለፈው ቀጥተናል ማለት አራት ቀን ከመውጫና ከመግቢያ ውጭ አራት ቀን እቀመጣለሁ ካለ ለእህቲያጥ ለመጠንቀቅ እንጂ ደልል ኑሮ አይደለም፣ ጠንካራ አይደለም። አራት አመት ለንደን ላይ እንማራለን ዶክትሬት ወይንም ደግሞ ማስተራችን ለመስራት እንዴት እናድርግላችሁ መቃፈር ትችላላችሁ ማለት አሁን ለኛ ልፈቀድ ነው ማለት ነው። በዚህ አይነት ወላኪን አልአህወጥ ላ ተርኩ መተው ነው። ራሳችሁ ራሱን መስገድ ያለብን እሺ እንደዚህ አይነት ስንፍናዎች ደግሞ እንዳይገቡ ይሄ የእውቀት አውረት ይባላል። እና እነዚህ ሙሳፊሮች ሙሳፊር አይደሉም። ቅራአት መውጣት ማለት ለምሳሌ ወደ ቅራአት ሰፈር እንደ ካምፓስ የሚካሄድበት እንዳለ ታውቃላችሁ እ አታውቁም? ይሄን ዑለማ ሁሉ እኮ ሙሳፊር ሆኖ ነው የቀረው። እንደዚህ ተቀርቶ እኮ ዒልም እኮ አይገኝም። ያው የተወሰነ ከባዶ ነው በቃ ንጹህ ጃይል ከመሆን ትንሽ ሻል ያለ ጃሂል ለመሆን ነው። አንጻራዊ ጃሂል ማለት ነው። ከኛ ሻል ያሉትን አንተ ጃሂል እንላለን አይደል? ከኛ ትንሽ የወረዱትን እንጂ ቅራት ማለት እንደዛ አይደለም። እንደ ካምፓስ ለራሱ ጊዜ ተሰጥቶት ቦታ ተሰጥቶት አራት አመት አስር አመት አስራ አምስት አመት ትገባለህ። አሁን ደማጅ የሚሄዱት ማለት ነው። ሚስቶቻቸውን እያያዙ ደማጅ ይገባሉ። አስር አመት ቆይቶ ይመጣል። አለቀ። ጠጥቶት ነው የሚመጣው። ነህውንም በላጋውንም አቂዳውንም ሐዲሱንም በሽምደዳ ነው። ሽንት ቤት እንኳን ስንሰለፍ ማን ነበር የነገረኝ? ሸምሱ ሽንት ቤት ስንሰለፍ አሉ ምን እያፈዙ ነው ሰነድ እኛ ልክ ኤግዛም ጧት ልገባ ጧት ለሽንደዳ የወጣች አጤሬራ እንደምታነባት በየሰዓቱ እንደዛ ነው የሚያነቡት ምን ልአጀ እኛውም በ exam ሰዓት ነው ይሄን የምናነበው አይደል ሐዲስ ምን ሸኹላል ባኒ አን ሰነድ ሁሉ አንተ 200 300 400 ሱሐቢ ከነ ታሪኩ መያዝ እንትን ታቢዒ አንተ 200 ሺህ አንድ ሰው እኮ ሐፊዝ ለመባል ደረጃ ለመድረስ ራሱ አልሐፊዝ ብን ሐጀር አልሐፊዝ አልአስቀላን አልሐፊዝ ኢብኑ ከሲር አልሐፊዝ ዘሃቢ እያልን የምንላቸው ሐፊዝ ለመባል ሁለት መቶ ሺህ ሐዲስ ማድረግ አለበት። ሁለት ሺህ ሐዲስ ማለት ደግሞ ሰነዱን የአኢሻን ለአኢሻ ነው የምትሰጠው የአቡ ሁረይራ ለአቡ ሁረይራ እንጂ የአኢሻን ለአቡ ሁረይራ የአቡ ሁረይራ ለአኢሻ ተቀያየርከው አስራ ሰዎች በተከታታይ ካሉ አንዱን ካዛባው ምንም አልሸመድርክም ማለት ነው። አስቡት፣ እንደዚህ ነው የሚቀሩት። ለዚሁ ራሱ ይወጣሉ። እንደ ካምፓስ ነው እድሜያቸውን ይሰጣሉ፣ ቀርተው ይወጣሉ። ይሰማ እነዚህ እነዚህ ናቸው። በአሁን ሰዓት ግን የለም። ወላሂ በጣም እየጠፋ ያለ እየተመናመነ ያለ ነገር ቢኖር ይሄ በጣም ጀህልም እየወረሰን አሁን ታላላቆቹ ዑለማዎቻችን አለቁ። ቦታው ላይ የሚተካና ሀጅራ ሲሄድ በጣም ታላላቅ የሚገራርም ዓለም እኮ ሄዷል። ሙሳ ናጅ ናጅ ወሌ ሄዱ። እነዚህን እነዛ እነዛን የሚተካ የለም፣ በአሁን ሰዓት የለም። እነሱን የሚተካ ማንም የለም። አሁን ማንም አንጻራዊ ነው የምንሆኑ አንጻራዊ እንሆናለን። ዳዒዎች ካላላ ዓሊም ይሆናል። ዳዒ ዳዒው ዓሊም ይሆናል። ከታች ያለው ጥሬ ደግሞ ሁለት ሶስት ሐዲሶች ሊያዘው ደግሞ ሻል ያለ ይሆናል። አንጻራዊ ዑለማ ነው እንጂ የሚኖረው ባሪዕ የሆኑ ዑለማዎች በአሁኑ ሰዓት ዑለማ አረባኒ የለም። የለም። ይሄ ምንም ግልጽ ነገር ነው ወላሂ በጣም ግልጽ ነገር ነው። አንድ ኪታብ የጻፈ አሊም የለም በአሁኑ ሰዓት ኢትዮጵያ ውስጥ ኬንያ ግን ሞልቷል። وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم አላህ ወላሂ አላህ ይመልሰው። ምክንያቱም ምን እንደሆነ ታውቃላችሁ? ወላሂ በጣም የሚያሳዝን ነገር አለ። በአሁኑ ሰዓት በየቦታው ለምሳሌ ገጠር በየክፍለ ሀገሩ ወይንም ደግሞ በየሰፈሩ ምን ተቋቁሟል? ትምህርት ቤት አባቶች ምን ልጆቻቸውን ወደ ትምህርት ቤት ነው። ምክንያቱም ኢንጂነር ሆነ ማለት አንድ ሰው እነሱን መኪና ይገዛል፣ ምን ያደርግላቸዋል፣ ይደጉማቸዋል። ይሄንን ነው የሚያዩት። ስለዚህ በአሁኑ ሰዓት ወደ ቅራት ቦታ ማንም ይሄዳል እንዴ? ሲቀሩ የነበሩት ወደ ሳዑዲ አረቢያ ተሰደዋል፣ ሄዷል። የለም እኮ ለቅራት ለተጀቡት እኔ ወላሂ አንዋር መስጊድ ራሱ ታች ምድር ground ይሞላል፣ ላይ ፎቅ ይሞላል። በቂራእ ሰዓት መጣው። አሁን ሰዓት ብትይ ምንም ነገር የለም፣ ምንም ነገር የለም። በአንድን ሰዎች ናቸው የሚቀሩትም የሚያቀሩትም። የሚያቀረው ራሱ ነጋዴ ሆኗል በአሁን ሰዓት። ሁሉም ዱንያ ብር ጣም ነገር መጣ። ወላሂ በጣም ዱዓ ያስፈልገናል። ወደፊት በጣም የምንቦጫጭቀው ልንባላ ልንናከስ እንደሰሙ እኮ ጀህል በበዛ ቁጥር መነጫነጭ ነው ይበዛል። وعن عبد الله بن مسعود رضي الله تعالى عنه قال كان رسول الله صلى الله عليه وسلم يا الله ነበሩ اذا استوى على المنبر ላይ ሲስተካከሉ استقبلناه ቢወጁሂና በፊታችን ወደታችን ዞር ዞር ዞር እንልና ቀጥ ብለን እሳቸውን እንመለከታለን ለምን ኢማሙን እያየህ ኹጥባ ስትሰማ እንትና አይሰረቅም በቃ ሙሉ ሀሳብህ እዚሁ ኹጥባው ላይ ይሆናል ስለዚህ ነብዩ ኢዘስተዋ አለል ሚንበር ሚንበሩ ላይ ቀጥ ብለው ሲቆሙ እስተቅበልናሁ ወደ እሳቸው እንዞራለን ቢውጁሂና ረዋሁ ትርሚዚዩ በኢስናድን ضعيف ተዘግቧል። ወለሁ ሻሂድ ሌላ ምስክር አለው ضعيف ቢሆንም እንኳን ምን ሐዲስ البراء እንደ ابن خزيمة ابن خزيمة ዘንድ የተዘገበ ከበራ ካልበራ የተዘገበ ሐዲስ አለ ያ ያጠናክረዋል። ስለዚህ ይስተቅበልና ቢወጁህ ነው እዛ ሁነህ ራሱ ኢማም የማይታይ ከሆነ ዞር ማለት ትችላለህ ወደ ኢማም። ኹጥባ ይግድ እንትን ሶፍ ማስተካከል አለብህ አይባልም። ኹጥባው እስከሚያልቅ ድረስ ማለት ነው። ዘወር ብለህ እንደዚህ መስማት አዳምጠህ ከዛ ትሄዳለህ ወይንም ቦታን ታስተካክላለህ። መከታተል ማለት ነው። وعن الحاكم بن حازم ابن حزم رضي الله تعالى عنه قال شهدنا الجمعة مع النبي صلى الله عليه وسلم عليه አይ ፊታችን ወደ ነብዩ እንዞር ነበር ማለት እኮ የተለያየ ወሬ ታወራ ትችላለህ፣ እዛ ልጆች ትችላለህ ማለት ኹጥባ ልክ ሲፈልግ ኸጥብ ሲል ወደ እሳቸው እንዞራለን። ለምሳሌ እዛ ጫፍ ላይ ብትደር ብትሆን ኢማሙ ዝም አይደል የሚቆሙ ኢማሙ ላይ ታይ ይችላል። ዞር ብለህ ኢማሙን ተመልከት። ቀላል ነገር ነው። وعن الحاكم ابن حزم حاكم حاكم ابن حزم የሚባለው ابن ابي وهب المخزومي ቂለ አስለመ የውመል የማማ የየማማ ዕለት ነው እስላምን የተቀበለው። የውመል የማማ የሚባለው በሙሰይሊመቱል ከዛብና በአቡበክር ሙጃሂዲኖች መካከል የተደረገ ዘመቻ ነው። ወሰሒሁ አነሁ አስለመ፣ ትክክለኛው ግን እስላምን የተቀበለው አመልፈተ በስምንተኛው ዓመት ነብዩ መካን ሲከፍቱ ነው። ፈቀድ ደለ ሐዲሱል ባብ አነሁ ሸሂደ ልጁሙዓተ መዐ ነቢ ሰለላሁ ዐለይሂ ወሰለም እስላምን የተቀበለው ደግሞ በፈትህ እንደሆነ ይህንኛው ይህ አሁን የምንዘግበው ሐዲስ ራሱ ይጠቁመናል። በየውመል የማማ ከሆነ በአቡበክር ዘመን እስላምን የተቀበለው ነው የሚመስለው አይደል? ያ ታሪክ ራሱ ያ ሲራ ውድቅ ይሆናል። በዚህ ሲራው ضعيف ነው ማለት ነው። በዚህ ለምን ነብዩን ሰምቻለሁ ካለ ነብዩ ከመሞታቸው በፊት እስላምን ተቀብለዋል ማለት ነው። وعن الحاكم بن حازم رضي الله تعالى عنه قال شهدنا الجمعة جمعة ተሳትፈናል مع النبي صلى الله عليه وسلم ከአላህ መላእክተኛ ጋር ጁሙአን ተሳትፈናል አለ። ተቃመ ነብዩ ቆመ ሙተኪአን ተደግፈው አልዓፎን ዘንግ አው ቀውስን ወይ ደግሞ ቀስት መተኮሻው ቀውስ ይባላል። አውስ ይባላል። ደጋን ማለት ነው። ደጋን ደጋን የሚባል ያገር ስም አይደለም። ደጋን ደጋን ደጋን የሚባል አለ። እንደዚህ ቀሱን ማለት እዚህ ላይ የሚታሰር አለ። ተወጥርና ስትለቀው ይሄዳል። እዚህ ላይ የሚታሰር እንትኑ ይታሰራል። ይሄ ደጋን ይባላል። ደጋኑን ተደግፈው ነው ነብዩ ፈጠሩት። ወይም ደግሞ ዘንግ ይዘው ማለት ነው። ሀዳ ሰይፍ ይዘው የሚል አለ። ወላኪን እሱ ባዕፍ ነው። ለምን ያስይዛል? እስላም በሰይፍ ነው የቆመው ይላሉ ምናምን ነገር አሉ። ታዲያ ሆ በጣም ተቀባይነት የሌለው አባባል ነው። ኢስላም ሰላም እንጂ ኢስላም በሰይፍ የተስፋፋ አይደለም። አዳው ቢላሂ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።